ደስታው ከፍጡራን ጋር የሚመሳሰል አይደለም። የፍጡራን እሱ ደስታ ጋር የሚመሳሰል አይደለም። ያضሐክ አላህ ተባረከ ወተዓላ ይስቃል። አላህ ስብሓነሁ ወተዓላ ሳቅ የፍጡራን አይመስልም። የፍጡራን የአላህን አይመስልም። መታወቅ ያለበት ነገር ለምሳሌ እነዚህን ሁለት ስፋቶች እንድናሰብት የምንገደደው በመረጃ በቁርአንና በሐዲስ እንጂ በሌላ ነገር አይደለም። ብዙ ጊዜ ደጋግሞ እንደተነሳው ብዙ ጊዜ ተደጋግሞ እንደተነሳው እኛ ለአላህ ተባረከ ወተዓላ ስሞችንም ሆነ ባህሪዎች መራጮች አይደለንም። እየተነገረንን ቁርአንና ሐዲስ ላይ የታዘዝነውን መቀበልና ማመን እንጂ አማኞች እንጂ ይህንን የምናደርግ አይደለንም። مجمرة يا متسمر رجا من النول الله أشد فرحا بتوبة عبده المؤمن التائب من أحدكم براحلته لله لام مجمرة رجا لام لام الابتداء يلوتها الشارح الشزي لاي ሲያብራሩ ያኔ ለመጀመር ንግግርን ለመጀመር የሚጠቀሙባት ላም ናት። ለአላሁ አላህ ተባረከ ወተዓላ አሸዱ ፈረሕ አሸዱ ፈረሐን አላህ ተባረከ ወተዓላ የበለጠ ደስታ አለው። بتوبة عبده يبلت الدستان بتوبة عبده بباريا وتوبة አልሙእሚኒ አማኝ በሆነ ባሪያው ተውበታት ታኢቢ የተመለሰ የሆነ ወደሱ እቶበተ የሆነ ሚን አሐዲኩም ከአንዳችሁ ቢራሒለቲሂ በግመሉ ከሚደሰተው የበለጠ አላህ አንዳችሁ በግመሉ ከሚደሰተው የበለጠ አላህ ተባረከ ወተዓላ በባሪያው አማኝ በሆነ ባሪያው ተውበት ይደሰታል። ይህ ቢራሒለት የተባለው ሌላ ሀዲስ ላይ ተብራርቷል። ያ ምንድን ነው? አንድ ሰው መንገድ ወጣ። ይችን ግመል ይዞ መንገድ ይወጣል። እዚህ ሀዲስ ላይ የተጠቀሰችውን ግመል ማለት ነው። አንድ ጠፍ የሆነ መሬት ላይ ምንም ነገር ሊገኝ የማይችልበት ምድር ላይ ትጠፋበታለች። ውሃው፣ ምግቡ እሷ ላይ ተጭኗል። ሊፈልጋት እንዲያገኛት አልቻለም። መጨረሻ ላይ ተስፋ ቆርጦ እያለ አንድ ዛፍ ስር ገደም ይላል። ቀና ሲል ግመሉን ይመለከታል። በዛ ሰዓት እጅግ ከመደሰቱ የተነሳ አላሁማ አንተ አብዲ ወአና ረቡክ ይላል። ጌታዬ ሆይ አምላኬ ሆይ አንተ ባሪያ ነህ፣ እኔ ደግሞ ጌታህ ነኝ ይላል። ነቢዩ ዓለይሂ ሰላቱ ወሰላም አክጣ ሚን ልፈራህ ይላሉ። እና ይሄ ሰው በዚህ አጋጣሚ በጣም ደስተኛ ነው። አላህ ተባረከ ወተዓላ ግን ከእንዲህ አይነቱ ሰው የበለጠ ይደሰታል በባሪያው ተውበት። እንዳልነው የአላህ ተባረከ ወተዓላ ደስታ የባሮችን አይመስልም። መታወቅ ያለበት ነገር ይህንን ለምሳሌ ነቢዩ አለይሂ ሰላቱ ወሰላም ናቸው ይደሰታል ላሉት ሸሪዓችን ላይ ይህንን ነገር እናገኘዋለን። በተጨማሪ ደግሞ ሸሪዓችን ላይ የምናገኘው ነገር አለ። ለይሰ ከሚስሊ ሸይኡን ሁወ ሰሚዑል በሲር አላህ ተባረከ ወተዓላ አምሳያ እንደሌለውም ሸሪዓችን ውስጥ እናገኛለን። ስለዚህ ሁሉንም ነው ያገኘነውን ነው የምናሰብተው፣ ያገኘነውን ነው የምንቀበለው ሸሪያችን ላይ እንጂ መርጠን የምንተወውና መርጠን የምንወስደው ነገር የለንም። እዚህ ላይ አላህ ተባረከ ወተዓላ እንደሚደሰት አግኝተናል። እንደገና አላህ ተባረከ ወተዓላ ከፍጡራን ጋር እንደማይመሳሰል ፍጡራን ደግሞ እሱን እንደማይመስሉ አግኝተናል። ሁሉንም እንቀበላለን ነው አሁን የነቢዩ ዓለይሂ ሰላቱ ወሰላም የዱሐኩላህ አሉ። ነቢዩ ዓለይሂ ሰላቱ ወሰላም አላህ ይስቃል አሉ። ኢላ ረጁለይኒ ወደ ሁለት ሰዎች ይስቃል አላህ ስብሓነሁ ወተዓላ። እነዚህ ሰዎች ምንድናቸው? የቅቱሉ ይገላል፣ አሐዱሁም አንዳቸው፣ አልአኸራ ሌላኛውን ይገላል። ኪላሁማ ሁለቱም የድኹሉል ጀነህ ሁለቱም ጀነት ይገባሉ። እዚህም ላይ ነቢዩ ዓለይሂ ሰላቱ ወሰላም መሳቅን ለአላህ ተባረከ ወተዓላ አስብተዋል። ሰሓቦች ይህንን የነቢዩ አለህ ሰላት ወሰላምን ንግግር እንዴት እንዳስተናገዱት ስናይ ዛሬ አንዳንዶች ያሉበትን ነገር ካሉበት ነገር ጋር ስናነጻጽረው በጣም ትልቅ የሆነ ልዩነትን እንመለከታለን። ለሰሓቦች ይህንን ነገር ሲናገሩ ነቢዩ አለ ሰላት ወሰላም ሰሓቦቹ አላህ እንዴት ይስቃል ይስቃል ካልን አይመሳሰልብንምን ከፍጡራን ጋር ማለት ነው። እንደዚህ ብሎ አልጠየቁም። ይልቁንም የጠየቁት ጥያቄ ምን ነበረ? አንዱ ገደለ፣ ሌላኛው ተገደለ፣ እንዴት ነው ሁለቱም ጀነት የሚገቡት ብለው ነው የጠየቁት ነቢዩን ዓለይሂ ሰላቱ ወሰላምን ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም እዚህ ሐዲሱ ሙሉ ባይመጣም አብራር ያም አንዱ በአላህ መንገድ ላይ ሆኖ መጀመሪያ በካፊሩ ተገሎ ይሞታል። ከዛም በኋላ አላህ ስብሓንሁ ወተዓላ ለገዳዩ ተውበት ይወፍቀዋል ገዳዩ ደግሞ በአላህ መንገድ ላይ ይሞታል ከዛ በኋላ ማለት ነው ሁለቱም ጀነት ይገባሉ ይህንን ነበር የጠየቁት ሰሓቦች እዚህ ሐዲስ ላይ ብቻ ሳይሆን ሌሎችም የአላህ ስብሓንሁ ወተዓላ ባህሪያቶችን በተመለከተ የመጡ ሐዲሶች ላይ እንደዚህ አይነት ጥያቄዎች ተስተናግደው አንመለከትም ሰሓቦች እንዲህ አይነት ፍልስፍና ውስጥ ገብተው ለምንድነው ነው አላህ ይስቃል የተባለው ለምንድነው ነው ይደሰታል የሚባለው አላሉም በጭራሽ ይሄ ከኋላ ኋላ ከነሱ ኋላ የመጣ የፈላስፎች አካሄድ ፍጹም ያኒ የደንባራ አካሄድ እንጂ የሰሓቦች የነቢዩ አለይሂ ሰላቱ ወሰላም ባልደረቦች አካሄድ አልነበረም የእነሱ ጥያቄ አልነበረም ምክንያቱም ያ ትውልድ የጸዳ ትውልድ ነበረ። ከቆሻሻ አመለካከቶች፣ ከጎደፉ አቂዳዎች የጸዳ ምርጥ ትውልድ ነበር ያ ትውልድ። ለዛም ነው የዛን ትውልድ አካሄድ መሄድ የሚያስፈልገው። የዛን ትውልድ አካሄድ የሚያንቋሽሽ ወይ ደግሞ የማይከተል አለል አቀል የማይከተል ራሱ ማለት ነው እንግዲህ በጣም ትልቅ አደጋ ውስጥ ነው ያለው። ምክንያቱም ከእነሱ የተሻለ አካሄድ ሊመጣ አይችልም ከዛ በኋላ መቼም ቢሆን ማለት ነው። ሌላው ይስባቱ አን ያዕጀብ ወየضሐክ አላህ ተባረከ ወተዓላ ያዕጀብ ይገረማል፣ ወየድሐኩ ይስቃል። እዚህም ላይ ከዚህ በፊት ያላቸው ነገሮች የአህልሱና ወልጀማ ቃኢዳዎች መሰረቶች ይነሳሉ። አሁንም ለአላህ ስብሓነ ወተዓላ መገረምን እናሰብታለን፣ መሳቅን እናሰብታለን። ከፍጡራን ጋር ሳናመሳስል ሳናራቁት ትርጉም አልባ ሳናረገው አሁን የምንሰማውን የአላህ ተባረከ ወተዓላ ባህሪን ሳናራቁት ሳናጣምመው እንደዚህ ሁኔታን ሳናበጅለት ከይፍያ ሳናረግ እዚህ ላይ መገረም የሚባለው ነገር በሁለት ምክንያቶች ሊከሰት እንደሚችል ይጠቅሳሉ ዑለሞቻችን። አንደኛው ተገራሚው ላይ ምክንያቶች ግልጽ አለመሆናቸው ነው። ወይ ቀድሞ መከሰቱን አለማወቁ ከእነዚህ ነገሮች የመነጨ ሊሆን ይችላል መገረሙ ማለት ነው። ሁለተኛው ነገር ግን ይህንን ለአላህ ተባረከ ወተዓላ እናስብተውም። ሁለተኛው ግን ካለማወቅ የሚመነጭ ሳይሆን ከአድራ አድራጊው ያኒ አምሳዮቹ ብዙ ጊዜ ይህንን ነገር የሚያደርጉ ካለመሆናቸው የተነሳ የሚመነጭ ይሆናል። ሁሌም ቢሆን ሁሌም ቢሆን አላህ ተባረከ ወተዓላ ባሮቹ ወደፊት ምን እንደሚሰሩ ያውቃል። ስለዚህ እንዲህ የሰው ልጅ ላይ ያለውን መገረም ለአላህ ተባረከ ወተዓላ እናሰብትም። የአላህ መገረም ከፍጡራን የተለየ ነው። የፍጡራን ደግሞ ከአላህ ስብሓነ ወተዓላ የተለየ ነው። መሳቁም እንደዛው ነቢዩ ዓለይሂ ሰላቱ ሰላምን ብለዋል። አጅበ ረቡና ጌታችን ይገረማል አሉ። ሚን ቁኑጢ ዒባዲሂ ከባሮቹ ተስፋ መቁረጥ ወቁርቢ ግየሪሂ የእሱ መቀየርም ቅርብ ከመሆኑ ጋር ማለት ነው። ያኔ አላህ ተባረከ ወተዓላ ባሮቹ ተስፋ ቆርጠው ይመለከታል። ነገር ግን ያንን ነገር بكر من دنيك أي رلا الله تبارك وتعالى يا وقال ينظر إليكم ورنا أنت الملك تعالى أزيلينا بمكرا وست بشجر وست ولا شيء ملك تعالى قن يطينا تسعور تشوف فيظل يضحك الله تبارك وتعالى يسكان يعلم يا وقال أن فرجكم قريب ين أنت تفرجك قريب قرب مهون ملك تعالى يا وقال الله سبحانه وتعالى ቀጥለው ኢስራቱ ርጅል ወልቀደም ሊላህ ስብሓነህ ለአላህ ስብሓነ ወተዓላ እግርን ማስበት ነው። ነቢዩ ዓለይሂ ሰላቱ ወሰላም ብለዋል፣ ላ ተዛሉ ጀሃነሙ ዩልቃ ፊሃ ጀሃንም አትወገድም፣ ዩልቃ ፊሃ በእሷ ላይ የሚጣልባት ከመሆን አትወገድም። የጀሃንም ሰዎች በእሷ ላይ ይጣሉባታል ማለት ነው። ወየተቆል ትላለች እሷ ሀል ሚን መዚድ ጭማሪ የለምን ትላለች። ያኒ ቦታው ሰፊ ከመሆኑ የተነሳ አላህም እሞላታለሁ ብሎ ቃል ገብቷል። ሐታ የضع እስከሚያስቀምጥ ድረስ አላህ ተባረከ ወተዓላ آه، فيها بالصلاي حتى يضع رب العزة الله يلك يعني أن بالبيت يهونو الله سبحانه وتعالى كم يسكم درس فيها بالصلاة رجله أجر وفي رواية للا زقب علي عليها قدمه إميلا قدم أجر يسكم تباسا الله سبحانه وتعالى فينزوي بعضها إلى بعض إلى بعض يعني ينضم አንዱ በሌላው ላይ አንዱ ከፊሏ ከከፊሏ ጋር ይገናኛል ወይም ደግሞ ከፊሉ በከፊሉ ላይ ይሰበሰባል ማለት ነው እንግዲህ ጀሀነም አካሏ በከፊል ላይ ይሰበሰባል ፈተቆል ትላለች ቀጦ ቀጦ ትላለች በቃ በቃ ትላለች እዚህ ላይ ሙብተዲያዎች ምንድን ነው የሚሉት ርጅል የሚለው ቃል ጭፍራ መንጋ ማለት ነው። ስለዚህ የጀሃንም ጭፍራዎችን ወይም መንጋዎችን በዛ ላይ ያደርጋል ማለት ነው ይላሉ። ለዚህም መረጃ ሲያመጡ ነቢዩ ዓለይሂ ሰላቱ ወሰላም አንድ ሐዲስ ላይ አዩብ ዓለይሂ ሰላቱ ወሰላምን በተመለከተ አርሰለ ላሁ ኢለይህ ሪጅላ ጀራድ ሚን ዘሀብ ከወርቅ የሆነ የአንበጣ መንጋን ወደሱ ላከ የሚል ሐዲስ አለ። እዚህ ላይ ሪጅላ የሚለው ማለት ነው። ግን መታወቅ ያለበት እዚህ ላይ መታወቅ ያለበት ምንም እንኳን አንዳንድ ዘገባዎች ላይ አንዱ ዘገባ ላይ አሁን ያሳለፍነው ዘገባ ላይ ሪጅ ለሚል ቢኖርም ሌላ ቦታ ላይ ቀደም የሚል መጥቷል። ስለዚህ ምናልባት እንደው ርጅ የሚለው ላይ እንኳን የሚያመቻቸው ቢሆንም እሱም የሚያመች አይደለም። ምክንያቱም በእሷ ላይ ነው ያለው። በእሷ ላይ ርጅ እግሩን ያስቀምጣል። በእሷ ላይ ነው የሚለው፣ አለይሃ ነው የሚለው። ሁለተኛው ነገር ደግሞ ሌላ ዘገባ ላይ ቀደም የሚል ስለመጣ ቀደም የሚለውን ቃል ወደሚፈልጉት ነገር ለመውሰድ እጅግ የክም የሚከብድ ይሆናል። አልሙሂም እነሱ እዚህ ቦታ ላይ ብቻ ሳይሆን በርካታ ሻዕራዎች ይህንን ይላሉ። በርካታ ቦታዎች ላይም እንደዚሁ በጣም ተፍጨርጭረውና በጣም ኃይለኛ ተከልፍ ውስጥ ገብተው ራሳቸውን አጨናንቀው በዛም ያኒ ራሳቸውን ካጨናነቁ በኋላ ደግሞ ሌሎችንም አጨናንቀው እንደዚሁ አምነው ማሳመን የሚፈልጉት በርካታ የሆነ የሚያስጠላ አካሄድ አላቸው። አላህ ይጠብቀን። እዚህም ላይ እንደዛው ይሞክራሉ። አልምህም ትክክለኛው ግን አላህ ተባረከ ወተዓላ እግሩን ያስቀምጥባታል ነው። አላህ ስብሓነ ወተዓላ እግር ፍጡራን እንደማይመስል ምንም ቅንጣት ታክል ጥርጥር የለንም። ነገር ግን ይሄ የመጣውን ነገር እናሰብታለን። ይሄ ሲባል ግን ጥንቃቄ የሚያስፈልገው ነገር እግር ወይም እጅ የሚባለው ነገር የታወቀ ነገር ነው። መሰረቱን ከማስበት መሸሽ የለብንም። አይመሳሰልም ብለን ስንል መሰረቱን ከማስበት መሸሽ የለብንም። ለምሳሌ አላህ ይናገራል ብለናል። የአላህ ስብሓነ ወተዓላ ንግግር የፍጡራን አይመስልም ብለን ስንል ንግግር የሚለውን ነገር ከመሰረቱ እያሰበትን መሆን መቻል አለበት። ንግግር ንግግር ነው፣ የታወቀ ነው። ኢስቲዋ ብለን ስንል ኢስቲዋ የታወቀ ነው። መሰረቱን ከማስበት ጋራ ግን መመሳሰል የሚባለው ነገር እንነፈያለን إثبات النداء والصوت والكلام لله تعالى نداء تري صوت دم والكلام دزيهم كلام نقر لله سبحانه وتعالى ما أثبت النبي عليه الصلاة والسلام من بلوالي يقول الله تعالى ከፍ ያለው አላህ سبحانه وتعالى ይላል የአደም አንተ የአደም ሆይ ይላል ፈየቁሉ ለበይክ ወሰዓደይክ ይላል አደም ታዛዥነቱን ለአላህ تبارك وتعالى ይገልጻል فينادي بصوت فينادي ይጠራል አላህ سبحانه وتعالى بصوت በድምፅ ይህ ነገር እጅግ የሚያስፈልግና የሙብተዳዎችን የተዊል አናት የሚፈረክስ ትልቅ መረጃ ነው ፈዩናዲ ይጣራል ቢሰውት በድምፅ እነሱ አሁን እንግዲህ ከላምን እናሰብታለን የሚሉ ሙብተዲዎች ራሳቸው በትክክል ከላምን እያሰበቱ እንዳልሆነ አይተናል። ምንም ጥርጥር የለውም፣ እያሰበቱት አይደለም እናሰብተዋለን ቢሉም እንኳን ማለት ነው። ሲያሰብቱ ግን ምን ያሉ እነሱ ያን ያስብተናል ብሎ ሲሉ ማለት ነው። ያለ ድምፅ ያለ ሐርፍ ነው የሚሉት ያለ ቃል። ይኸው ሐዲሱ ላይ ቢሰውት ሀታ ይሄ ቢሶፍት የሚለው ነገር ባይኖርም ራሱ እንኳን ንግግር የምናውቀው እኛ ንግግር የሚባለው እንደዚህ ሲሆን ነው፣ በሐርፍ በሶውት ሲሆን ነው። ግን የምናውቀውን የእኛን ንግግር አይደለም ለአላህ ተባረከ ወተዓላ የምናሰብተው የተለየ ነው። ኢነላሃ ያእሙሩክ አላህ ያዝሃል አንቱኽርጀ እንድታወጣ ሚን ዙርየቲከ ካንተ ዘር ባዕተን ያኒ መብዑተን ኢለናር ወደ እሳት ተቀስቃሾችን የእኔ እሳት ጓዶችን እንድትለይ ያዝሃል፣ ከሌሎች እንድትለያቸው። እዚህም ላይ እንግዲህ ፈዩናዲ ቢሰውት ነው ያል እንግዲህ እነሱ መናገርን አናሰብትም ለአላህ ስብሓነሁ ወተዓላ ያሉ ሰዎች አላህ ስብሓነሁ ወተዓላን በጎዶሎ ነገር እየመጠኑት እየገለጹት ነው። አላህ ስብሓን ወተዓላ ጣዖታትን ሲያነውር ጎድሎ መሆናቸውን ሲገልጽ እንደማይናገሩ ነው የተናገረው አላህ ስብሓን ወተዓላ ቁርአን ላይ ንግግርን እንደማይመልሷቸው እንደማይመልሱላቸው አይመለከቱምን ይላል ለእነሱ የሚዘረጉባቸው እጆች እንደሌላቸውም አላህ ስብሓንሁ ወተዓላ ቁርአን ላይ ይገልጻል ከምን አንጻር ነው የተገለጸው? ይሄ ያኔ እነሱ ጎዶሎ ከመሆናቸው አንጻር መናገር አይችሉም። አለመናገር የሚወደስ ባህሪ ሳይሆን ጎዶሎ ባህሪ ነው። ይህንን ነው እያሰበቱ ያሉት እነሱ። ቀውሉ ሰለላሁ ዐለይሂ ወሰለመ ማ ሚንኩም ሚን አሐድ ከእናንተ ውስጥ እኮ አንድም የለም ኢላ ሰዩከልምሁ ረብሁ ጌታው የሚያናግረው ቢሆን እንጂ ለይሰ በይነሁ ወበይነሁ ተርጅማን በሱና በሱ መካከል በአላህ ተባረከ ወተዓላ መካከል በሰውየውና በአላህ መካከል አስተርጓሚ ሳይኖር الله ينهج جرالنا ليلا إثبات علو الله على خلقه يا الله سبحانه وتعالى علو كف مالت بفتران لاي واستوائه دزيوم استواء على عرشه بعرش لاي كف مالت الله سبحانه وتعالى كلامه علو الناس استواء قدي كذب في تعني ستنون برا علو بلو مالت كلامه والله تبارك وتعالى استواء أخص من العلو ኢስቲዋ ብለን ስንል ከአርሹ በላይ መሆኑን ነው። ዑሉው ብለን ስንል ግን አጠቃላይ ከፍጡራን በላይ መሆኑ ከፍጡራኖቹ አጠቃላይ በላይ መሆኑን ነው የምናይበት። እንደሚታወቀው ዑሉው ሲፈትን ዛትይ ነው። ከአላህ ተባረከ ወተዓላ የማይነጠል ባህሪ ነው። እስቲዋ ግን ሲፈት ፍዕል ነው። አላህ ተባረከ ወተዓላ በሻ ጊዜ በፈለገ ጊዜ ፈጽሞታል። ይሄ እስቲዋእ ደግሞ ማነው ሲፈትን ዛት የምንላቸው አላህ ስብሓነሁ ወተዓላ ሲፈልግ የሚሰራው ነገር መሆኑንም አይተናል። ይህን በተመለከተ እንግዲህ እስቲዋውን ወይ ዕሉውን በአጠቃላይ አላህ ከላይ መሆኑን የሚያመላክቱ መረጃዎች እጅግ ከመብዛታቸው የተነሳ ዑለሞቻችን ከሁለት ሺህ በላይ አድርሰዋቸዋል። ተቆጥረው የሚዘለቁ አይደሉም። በጣም በርካታ ናቸው መረጃዎቹ። ነቢዩ ዓለይሂ ሰላቱ ወሰላምን ብለዋል? ፊ ሩቅየቲል መሪድ በሽተኛን ሩቃ ያኒ ሩቅያ በሽተኛ ላይ ሩቃ መቅራት ላይ ምን ብለዋል? ረበና አላህ አላህ ጌታችን አለዚ ያፊ ሰማዕ ሰማይ ላይ ያለ ተቀደሰ ስሙክ ስምህ ጠራ ከጎደሎ ነገር ከማይገባ ነገር الرع أمرك في السماء أمرك في السماء والأرض أمرك تزازه في السماء والأرض نسمايتنا مدر لاي أمرك الكوني القدري <coughs> تزازه بسماين بمدر منهم كما رح كما رحمتك في السماء እዝነትህ ሰማይ ላይ እንዳለ እጅአል ረሕመተከ እዝነትህን አድርግ ፊል አርዲ መሬት ላይ እክፊር ለና ለእኛ ማረን ሑበና ወንጀላችንን ወኸጣያና ስህተቶቻችንንም ማርልን አንተ ረቡ ጠይቢን የመልካሞች ጌታ ና አንተ አንዚል ረሕመተን ሚን ረሕመቲክ አውርድ በእኛ ላይ እዝነትህን ከእዝነትህ እዝነትን አውርድልን ወሽፋአን ፈውስን ሚን ሽፋኢከ ከፈውስህ ፈውስን አውርድልን ዓላ ሃዛ ልወጀዕ በዚህ በሽታ ላይ ብለው ይላሉ ከዛም ፈየብረአ ይድናል ብለዋል ፈየብረአ ይድናል ሐዲሱን ሐሰን ብለውታል እዚህ ላይ በእርግጥ ይህንን ሐዲስ ضعيف ያሉ ዑለሞቻችን አሉ ለምሳሌ ሼክ አልአልባኒ ሐዲሱን ضعيف ብለውታል የእሳቸው እዚህ ላይ ማምጣት እንግዲህ የሼኹል እስላም ማለት ነው አንደኛ ኢጅቲሃዳቸው ነው ሁለተኛ ደግሞ ይህን ጉዳይ በተመለከተ ባለሳሳት ይመስለኛል ኢንሻአላህ መጅሙዓቱል ፈታዋ ላይ ይመስለኛል ወይ ሌላ ክታባቸው ላይ ወላሁ ተዓላ አለም ብቻ ቦታውን በደንብ ባላስታውሰውም ይህም ጉዳይ ተጠይቀው ያኔ ضዒፍ ሐዲስ አምጥተሃል ተብለው ያው ይህንን ለምሳሌ እነ ብኑ ኹዘይማ የመሳሰሉ ትልልቅ ዑለሞች እንደ መረጃ ማቅረባቸውን ጠቅሰው ብቻ ዑለሞች ትልልቅ የሚባሉ ዑለሞችም ለመረጃ የሚበቃ እንዳደረጉት ተናግረዋል። እሳቸው ሼኹል ኢስላም ኢብኑ ተይሚያ ግን ይሄ ሐዲስ ضعيف ቢሆንም በጣም እንዳልነው ቁጥሩ ራሱ በጣም የሚያዳክት በርካታ መረጃ ስላለ ብዙ የሚያሳስበን የዚህ ሐዲስ ضعيف መሆን ማለት ነው አላ ተእመኑን ያታምኑኝምን ወአና አሚኑ መን ፊ ሰማ በሰማይ ላለው ታማኝ ሆኜ እያለን ያሉ አላህ ተባረከ ወተዓላ ለአላህ ታማኝ ናቸው። ነቢዩ ዓለይሂ ሰላቱ ወሰላም አላህ አምኗቸዋል በመልእክት። ስለዚህ እናንተ እንዴት አታምኑኝም ብለዋል። አሁንም የነቢዩ ዓለይሂ ሰላቱ ወሰላም ይላል ወልፈውቅ ወልዓርሹ ፈውቀ ልማ ነቢዩ ዓለይሂ ሰላቱ ሰላም እንግዲህ ሰማያትን ከጠቀሱ በኋላ ከሰባት ሰማያት በላይ ውሃ አለ ከውሃው በላይ ደግሞ አርሽ አለ ብለዋል ወላሁ አላህ ፈውቀል አርሽ ከአርሽ በላይ ነው ወህወ ያዕለም እሱ ያውቃል ማ እንቱም አለይህ እናንተ ያላችሁበትን ያውቃል ዑለሞች ሲናገሩ እንግዲህ መረጃዎቹ በጣም እጅግ ብዙ ከመሆናቸው በተጨማሪ ከሰሃቦች ይህንን የሚቃረን ከዚህ ጋር የሚጣረስ አንድም አመለካከት አልተገኘም ሁሉም የተስማሙ ነበር በዚህ ጉዳይ ላይ። ከዛም ለዚች ጃሪያ ባሪያ ሴት ነበረች። አንዲት ባሪያ ሴት እንግዲህ የሙዓቢያ ብን ልሐክም ሐዲስ ነው። ከዚህ በፊት አንስተነዋል ይመስለኛል። አይን አላህ አላህ የትን ያለው ብለው ጠየቋት። ቃለት ፊ ሰማ ሰማይ ላይ ነው አለች። ቃለ መን አና እኔ ማንኛ አላት። ቃለት አንተ ረሱሉላህ አንተ የአላህ መልእክተኛ ነህ አለቻቸው። አዕቲቅሃ ፈኢነሃ ሙእሚና ይቺ ሴትን ይችን ሴት ከባርነት ነጻ አውጣት አማኞች አሉ ነቢዩ አለይሂ ሰላቱ ወሰላም። ይህንን ንግግሯን እንግዲህ አንተ የአላህ መልእክተኛ አላህ ሰማይ ላይ መኖሩን ከመሰከረች በኋላ ግን አንተ ረሱሉላህ ማለቷ አማኝ ያሰኝቷታል። እነዚህ ሁለት ነገሮች የረሱል አለይሂ ሰላቱ ሰላም የአላህ መልእክተኛ መሆናቸውን መመስከር እንዲሁም አላህ ተባረከ ወተዓላ ከሰማያት በላይ መሆኑን መመስከር የአማኞች እምነት እንደሆነ ነቢዩ አለይሂ ሰላቱ ወሰላም እዚህ ላይ እየመሰከሩ ነው። ሌሎቹ በተቃራኒው አይደለም እያሉን ነው። እንግዲህ መረጃችን ቁርአንና ሐዲስ እንጂ ፉላን ወፉላን አይደለም ወይ ፉላና። ሌላው ባለፈው ያነሳነው ሐዲስ አለ። ሚዕራጅ ላይ ነቢዩ ዓለይሂ ሰላቱ ወሰላም ነቢዩ ዓለይሂ ሰላቱ ወሰላም ሙሳን አግኝተው ከዛም በኋላ ከአላህ ስብሓነሁ ወተዓላ ጋር ተነጋግረው ሲመለሱ ሙሳን ያገኛሉ። ስድስተኛ ሰማይ ላይ ሙሳ ምን ግዴታ ተጣለብህ ብለው ይጠይቋቸዋል። ነቢዩ ዓለይሂ ሰላቱ ሰላም አምሳ ሶላትን እንደታዘዙ ይናገራሉ። ሙሳ ፈርጅዕ ኢላ ረቢከ ፈስአልሁ ተኽፊፍ፣ ወደ ጌታ ተመለስና ወደ ጌታ ተመለስና እንዲቀንስልህ ለምን ብለው ይለዋቸዋል። ነቢዩ ዓለይሂ ሰላቱ ወሰላም ደግሞ ፈረጃዕቱ ኢላ ረቢ ይላሉ፣ ወደ ጌታ የተመለስኩ ይላሉ እንግዲህ እንግዲህ አምስት አምስት ሲቀነስ የሆኑ ንግግር በመካከላቸው ነበረ። እንግዲህ ነቢዩ ዓለይሂ ሰላቱ ወሰላም ሙሳን ያገኛሉ። ሙሳ ፈርጅ ኢላ ረቢክ ይላቸዋል፣ ወደ ጌታ ተመለስ። እሳቸው ደግሞ ፈረጃቱ ኢላ ረቢ ይላሉ ዓለይሂ ሰላቱ ወሰላም። እንግዲህ የነቢዮች አቂዳም የነበረው ይሄ መሆኑን ነው የምናውቀው። ከዚህ ውጭ ምንም አይነት ይህንን የሚጻረር ከነቢዮችም አናውቅም። ዓለይሂ ሰላቱ ወሰላም እንደገናም ከእኛም ለምሳሌ አማኞችን ማን ነው ነቢዮችን ከተከተሉ ለምሳሌ ነቢዩ አለይሂ ሰላቱ ወሰላምን መጀመሪያ የተከተሉ ትልልቅ ሰሓቦችም አጠቃላይ ሰሓቦችን በአጠቃላይ ይህን ነገር ይህንን ነገር ሳያምኑ ቀርተው አላየንም። በል ሁሉም በዚህ ጉዳይ ላይ ተስማምተውን ያለፉት ትክክለኛው አቂዳም ይሄ ሆኖ እናገኘዋለን በቁርአንና ሀዲስ ወላሁ ተዓላ አለም። صلي وأسلم على شفيعنا وحبيبنا محمد صلى الله عليه وآله وسلم كالتعي إن شاء الله إثبات معية الله تعالى لخلقه قالوا وهلا وأنها لا تنافي علوه فوق عرشهم من الرأس كذا إن جمرا لن إن شاء الله